وقفينا على آثارهم بعيسى بن مريم مصدقا لما بين يديه من التوراة نبي الله عيسى سنلك بزمن لا تولدنا أمت أسكتلن لكن لا أسكتلن أتبعنا على آثار النبيين بعيسى بن مريم وأرسلناه أقبهم مصدقا ሊማ ተቀደመ ሚነ ተውራ ከተውራት በፊት እያንዳንዱ አንቢያዎች ይዘው የመጡትን እውነት ነው በማለት የሚያረጋግጥ ኢሳን ልከናል ይላል። ወአተይናሁ ልኢንጂል እሱም የሚመራበትን ህግና ደንብ ያቀፈ የያዘ ኢንጂል ሰተነው ይላል። ኢንጂል ውስጥ ሁደን ወኑሩን ወሙሰድቀን ሊማ በይነ የደይህ ሚነ ተውራ ከሱ አስቀድሞ የነበረ ሙሳንም ይዞ የመጣውንም ተውረት ተውራት እውነተኛ ነው ብሎ የሚያረጋግጥ የሆነ ነቢይ ነው ኢሳ ወሁደው ወመውዒዘተን ልልሙተቂን እንጂል ውስጥ ጥሩ የሆነ ምክር አዘሎች መውዒዛዎች ተቅዋ ላላቸው ሰዎች ውስጡ ላይ ይገኝበታል ይላል ስለዚህ ወሊያኩም አህሉል እንጂል ቢማ አንዘለ በእንጀል የሚተዳደሩ ሰዎች ኢሳን ተከታይ ሆነው አትባው ኢሳ በሰዓቱ አዘዝናቸው ይላል አላሁ ስብሓነ ወተዓላ። በእንጂል እንዲፈርዱ በእንጂል እንዲሰሩ። ምክንያቱም ወመን ለም ያህኩም ቢማ አንዘለ አላሁ ስብሓነ ወተዓላ ህግና ደንብን አካቶ ውስጡ ላይ በዚህ እንድትሰሩ ባለው በአላሁ ሁክም ያልሰራ ሰው ፈኡላኢከ ሁሙል ፋሲቁን፣ እነዚህ ከዲን እስላም ያፈነገጡ ከሀቅ የሸሹ የወጡ ከኢማን ያፈነገጡ ይባላልና። ወአንዘልና ኢለይከል ኪታበ ቢልሐቅ፣ በተመሳሳይ ያ ሙሐመድ ቁርአንንም አንተ ላይ አውርደናል ይላል። ቁርአንንም አንተ ላይ አውርደናል ሙሰድቀ ሊማ በይነ የደይህ ሚነል ኪታብ ከራሱ በፊት ከአንተ በፊት የነበሩትን ኩቱበ ሰማዊያዎችን እውነት ናቸው ብሎ የሚያረጋግጥ ይሆናል። ወሙሀይመነን አለህ ትክክል ናቸው ብሎ ማረጋገጥ ብቻም ሳይሆን ውስጣቸው ላይ የሚያጭበረብሩና ማዛባትን ማንሻፈፍን የሚሰሩትንም ሰዎች ጭምር የሚቆጣጠርና ሐቋን የሚያወጣ የሆነ ቁርአንን ሰጥተንሃል ይላል። ፈሐኩም በይነሁም ቢማ አንዘለላህ በሰዎች መሃል ስትፈርድ እጅህ ላይ ባለው ቁርአን እንድትፈርድና እንድትወስን ብለናል ይላል አላሁ ስብሓነ ወተዓላ። ወላ ተተቢ አህዋሁም አማ ጃአከ ሚነል ሐቅ የእነሱን ፍላጎት ተከትለህ ቁርአን ላይ ያለውን ሐቅና እውነታ እንዳታዛባ ይላል አላሁ ስብሓነ ወተዓላ። ለምን ሊኩልን ጃአልና ሚንኩም ሽርአተን ወሚንሃጃ ተውራት ላይ የራሱን ህግና ደንብ አስቀምጠናል። ኢንጂል ላይም እንደዛው ህግና ደንብ አስቀምጠናል። እያንዳንዱ በዛ መንገድ እንዲጓዝ አድርገናል ይላል አላሁ ስብሓነ ወተዓላ። ወለው ሻ አላሁ ለጃአለኩም ኡመተን ዋሂዳ ቢፈልግማ ከአደም አንስቶ እስከዚህ እስከ መጨረሻ ኡመት ድረስ በአንድ ህግና በአንድ ደንብ ብቻ ወጥ በሆነው እንዲጓዙ የምናደርግ ነበረ። ግን ለእያንዳንዱ ኡመት ሽርዓተን ወሚንሃጃ የሆነ አስፈላጊ የሆነውን ደንብና ህግ ስንሰጥ ይከተላሉ፣ አይከተሉም፣ ይፈጽሙታል፣ አይፈጽሙም። ይህን ለማረጋገጥ ጭምር እንዲያመች ብለን ለእያንዳንዱ ኡመት ሊኩልን ጀአልና ሚንኩም ሽርአተን ወሚንሃጃ ይላል ጌታ አላሁ ስብሓነ ወተዓላ። ወላኪን ሊየብሉወኩም ፊማ አታኩም ሊያረጋግጥ ሊፈትን የሰውን ሚዛን ለማየት ብሎ ነውና ፈስተቢቁል ኸይራት ለአላሁ ስብሓነ ወተዓላ ጣዓ ሊሆን ተቅዋ ሊሆናችሁ ወደሚችለው ነገር ተሽቀዳደሙ ይላል አላሁ ስብሓነ ተዓላ። ኢለላህ መርጂኡኩም ጀሚአ ማንም ሰው ሞቶ በአላህ እጅ የማይገባ የለምና መመለሻችሁ የሁላችሁም የአጠቃላዮቻችሁም እዛ ነውና ይላል። የዛኔ ቅያ ማለታ አርደር አርደል ማህሸር ላይ በባዶ እግርና ራቁት ሆኖ በሚቆም ጊዜ ፈዩነቢኡኩም ቢማ ኩንቱም ፊህ ተኽተሊፉን የሁሉም ስራ ተግባር ሐቅ የያዘውም ያልያዘውም የዛነ ይገለጽለታል፣ ይነገረዋል ይላል አላህ ሱብሓነሁ ወተዓላ። ዋኒኩም በይነሁም ቢማ አንዘለላህ ወላ ተተቢ አህዋሁም። ያ ሙሐመድ እጅ ላይ ባለው ቁርአን ፍረድላቸው፣ ውሳኔ ስጥ። ወላ ተተቢ አህዋሁም ማለት የአጥፊዎችንና ሊያዛቡ የሚችሉና የሚፈልጉ ሰዎችን ልክስክስ የሆነ ባህሪና አስጸያፍ የሆነ ፍላጎታቸው ጋር እንዳትከተል እንዳትንሸራተት ይላል። ዋህደርሁም ተጠንቀቃቸው። አየፍቲኑክ አምባ ዲማ አንዘለላሁ ኢለይክ አንተ ጋር ባወረደው ቁርአን ላይ ሊፈትኑ እና ሊፈታተኑ የሚፈልጉ ሂደት ብዙ ሊኖር ስለሚችል ተጠንቀቃቸው ይላል አላሁ ስብሓነ ወተዓላ። ፈኢን ተወለው ፈአለም አነማ ዩሪዱ ላሁ አዩሲበሁም ቢባዕድ ዙኑቢህም አንተን የማይከተሉና ለሀቅ ጀርባ የሚሰጡ የሚሸሹ በሆነ ጊዜ ምንም ችግር የለውም። አላሁ ስብሓነ ወተዓላ በሰሩት ወንጀላቸውና ጥፋታቸው ሊቀጣቸው ሊቆነጥጣቸው ፈልጎ መሆኑን መገንዘብ አለብህ ይላል። ወኢነ ከሲራን ሚነ ናሲ ለፋሲቁን ሰዎች ማለት በአብዛኛው ከሀቅ አፈንጋጮች ናቸው። ሰዎች ሲባል በአጠቃላይ ለአጭበርባሪነት የቀረቡ ናቸው። በአብለጭላጭ ጉዳዮች ተደልለውና ተታለው የሚያፈነግጡ ናቸው ይላል አላሁ ስብሓነ ወተዓላ። አፈውቅ መልጃሂልየት የብሁን በጃሂልያ ጊዜ በመሀይምነት ዘመንና ዲነል እስላምና ሀቅ ባልመጣ ጊዜ በአባት በአያት የተለመደ በሚለው በሚባለው አይነት አፈራረድና ሁክም ልትፈርድላቸው ይፈልጋሉ ይላል አላሁ ስብሓነሁ ወተዓላ። ወመን አህሰኑ ሚነላሂ ሁክመን ሊቀውሚን ዩቂኑን። አኸራ እውነት ነው ብሎ ያለ የጌታ አላሁ ስብሓነሁ ወተዓላ ዋህዳንያ ትክክል ነው ብሎ አምኖ የተቀበለ ኦሪጂናል ተቅዋና ኢማን ያለው ሰው ከአላህ ውሳኔና ከአላህ ፍርድ ውጪ የተሻለ ምን አለ ብሎ ያምናል? የለምና ይላል አላህ ሱብሓነሁ ወተዓላ። የዛሬ ደርሳችን እዚህ ያበቃል። ወሰለላሁም አላ ሰይድና ሙሐመድ ወአላ አሊሂ ወአስሓቢሂ አጅመዒን